ይህ ክፍል ዘጠኝ የአክላቅ ትምህርት ነው። ብስምላህ ራሕማን ራሒም አልሐምዱልላህ ረብልዓለሚን ወሰላቱ ወሰላም ዓላ አሽረፍ ልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው ደርሳችን የምናየው ኢንሻአላህ ከዚህ በፊት የጀመርናቸውን አኽላቅ በተመለከተ ከአኽላቅም መልካም ስነ ምግባርን ወይም መልካም የሆኑ አኽላቆችን የራሳችን ለማድረግ በጥሩ አኽላቅ ለመታነጽ የሚያግዙ ነጥቦችን መዳሰስ መጀመራችን ይታወሳልና ስድስተኛ ነጥብ ላይ ነው የቆም ነው። ስድስተኛው አነዘሩ ፊ አዋቂቢ ሱኢል ኹሉቅ ሌላው ጠቃሚ ነገር ምንድን ነው? መጥፎ አክላቅ ሊያደርስብን የሚችለውን መከራ፣ ችግር ወይም ደግሞ በመጥፎ ስነ ምግባራችን በመጥፎ ጸባያችን አማካኝነት ሊመጡ የሚችሉ ችግሮች ወይም ውጤቱ እነዚህን ማወቅ እና በደንብ በጥልቀት ማየት ጥሩ አኽላቅን ለማምጣት ይረዳል። ተአሙል ማድረግ ምክንያቱም በሱኡል ኹሉቅ በመጥፎ ጸባይ ወይም ስነ ምግባር የሚመጡ ብዙ ኪሳራዎች አሉ። አዎ በጣም ብዙ። መቋጫ የሌለው ሐዘን ውስጥ ያስገባሃል። ነዳማ ውስጥ ይከተሃል። ቁጭት ውስጥ ይከተሃል። ጥላቻ ውስጥ ይከትሃል። ስለዚህ እነዚህን ማወቅ ከነዚህ በሽታዎች ለመላቀቅ ይረዳል ማለት ነው። ሰው ሁል ጊዜ የሚያስቆጨውን ወይም ደግሞ ጸጸት ውስጥ የሚከተውን ስራ መስራት አይፈልግም መቼም። አቅል ያለው ሰው ጤነኛ ሰው ይማራል፣ ያያል፣ ያስተነትናል፣ ራሱን ይመልሳል። እብኑል ቀይም አላህ ይዘንላቸውና ምን ይላሉ? ወምን ዕቁባቲሃ አይል መዓሲ ወሱኢ ልአኽላቅ ስቁጡ ልጃሂ ወልመንዝል ወልመንዝላ ወልከራማ ዕንደ አላህ ወዕንደ ኸልቅህ فإن أكرم الخلق عند الله أتقاهم وأقربهم منه منزلة أطوعهم له وعلى قدر الطاعة وعلى قدر طاعة العبد له تكون منزلته عنده فإذا عصاه وخالف أمره سقط من عينه فأسقطه من قلوب عباده وإذا لم يبقى له جاه عند الخلق عند خلق وهان عليهم عامله على حسب ذلك ፈዓሸ በይነሁም አስዋ ዓይሽን። እብኑል ቀይም ምርጥ ንግግር ይናገራሉ። ማዕስያ ኃጢአት መስራት ማለት ነው፣ ወንጀል መስራት። ወከዛሊከ ከዚህ ውስጥ ደግሞ ትልቁ ሱኡል ኹሉቅ መጥፎ ጸባይ፣ ብልሹ ጸባይ በአንድ ሰው ላይ የሚያደርሳቸው ወይም ደግሞ ሰውየውን ለከፍተኛ ኪሳራ ይደርገዋል ብዙ ነገሮችን ያሳጠዋል ይላሉ። ክብሩን ያሳጠዋል። بسو زند با الله زند يالون السفرايات عال مكنياتهم الله سبحانه وتعالى يميام مزعو باروشنا يودم فإن أكرم الخلق عند الله أتقاهم الله زند يتكبروا يمبالو أكالات ما ناتشو أتقاهم ፈሪዎች ናቸው። እሱን በጣም የሚፈሩ ሰዎች ነው አላህ ዘንድ የሚወደዱት ማለት ነው። እነ አክረመኩም ዒንደ ላሂ አትቃኩም አላህ እንዳለው በአላህ ዘንድ ምርጥ ሰው ብሎ ማለት ማን ነው? አላህን የሚፈራ ሰው ነው። አላህ ላይ ደግሞ ማመፅ ስትጀምር ወደ ብልሹ አሰራሮች መጥፎ ጸባዮችን እየወረስክና የራስ እያደረግክ ስትመጣ በመጥፎ ጸባይ ማእስያ ትፈጽማለህ። ራሱ ማዕስያ ነው፣ ሌላ አደጋ ውስጥም ይከትሃል። እነዚህ ደግሞ ከአላህ እያራቁ ይሄዳሉ። በሰውም ዘንድ ተቀባይነት ታጣለህ፣ ትጠላለህ። ማህበረሰባችንም እስላማዊ ማህበረሰብ ሌባን፣ ውሸታምን፣ ዝሙተኛን አጭበርባሪን፣ ክፉ ሰውን ይጠላል። ከዛሊከ ማለት ነው። በዚህ ተቃራኒ የሆነ አኽላቅ ካለ ደግሞ ትሁት ከሆንክ፣ ታማኝ ከሆንክ፣ እውነተኛ ሰው ከሆንክ፣ ታታሪ ከሆንክ፣ ጀግና ከሆንክ ትወደዳለህ። አላህ ዘንድ ትወደዳለህ፣ በሰዎችም ዘንድ ትወደዳለህ ማለት ነው። አላህ ዘንድ በጣም ቅርብ የሚባሉ ሰዎች አጥዋውሁም ለሁ ያኔ ለሱ በጣም ታዛዦች ናቸው። የአላህን ትእዛዛቶች በማንኛውም በሁሉም direction የሚያከብሩ በቻሉት ያክል የሚንቀሳቀሱ ናቸው። ዋላ ቀድሪ ጣዓት ልአብዲ ለሁ ተኩኑ መንዚለቱ መንዚለቱሁ ዐንደሁ ያኔ አላህ ዘንድ ያንተ ድርሻ ማወቅ ከፈለግ እኔ አላህ ዘንድ እንዴት ነኝ? ምን አይነት ቦታ አለኝ? እሱ ለእኔ የሚሰጠው ግምት ወይም እኔ እሱ ዘንድ የማገኘው ነገር ቦታ ስፍራ ምንድን ነው ብለ ማወቅ ከፈለግ አንተ ዘንድ አላህ ስብሓን ወተዓላ ምን አይነት ቦታ እንዳለው መፈተሽ አለብህ መጀመሪያ ምን ያክል ታከብረዋለህ አንተ ምን ያክል ነው የምታለቀው ምን ያክል ትእዛዛቱ ላይ ትቆማለህ ክልከላቶቹን ትሸሻለህ አዎ ሐሲቡ አንፉሰኩም ቀብለ አንቱ ሐሰቡ ከመመርመራቸው በፊት ራሳችሁ ምርምሩ። እኔ ዛሬ አላህ እኔ ጋር ያለውን ድርሻ ቦታ ማወቅ አለብኝ። እኔ አላህን ምን ያክል እወደዋለሁ? ምን ያክል አከብረዋለሁ? በእሱ ላይ ማመፅን ምን ያክል ይሸማቀቃለሁ? ያለኝ ፍቅር፣ ቦታ፣ ክብር ምን ያክል ነው? ወላሂ በዛው ልክ ነው አላህ ዘንድ ያለህ ቀድር ማለት ነው። አዎ እያንዳንዱ ሰው በዛው ልክ ነው። እሱ አላህን ባስቀምጠው ልክ አላህም ያስቀምጠዋል ማለት ነው። አላህን የምታምፀው ከሆነና አምሩን ትእዛዛቶቹን የምትቃረን ከሆነ ማትፈጽም ከሆነ ምንድነው የምትሆነው? አላህ ዘንድ ውዳቄ ትሆናለህ፣ ትጠላለህ፣ ትርቃለህ። አዎ እሱ ዘንድ የሚያቃርብህ ምንም አይነት ክብርም የለህም፣ ቂማ የለህም። ከእንስሳ በታች ነህ። መጥፎ የሆነ ህይወትን ትኖራለህ በዚች ዱንያ ላይ ማለት ነው። መጥፎ የሆነ ህይወት፣ ክብር የሌለበት ህይወት፣ እረፍት የሌለው ህይወት፣ ደስታ የሌለ ህይወት የዚህ አይነት ህይወት ነው የምታሳልፈው። አዎ ከአላህ ምንም علاقة የለህም። ከሰዎችም ጋር ምንም አይነት ጥሩ የሚባል relation አትፈጥርም። የተገለልክ ነው የምትሆነው። የተጠላ ትሆናለህ። ምንም እንኳን በመሰሎች ራሱ ትጠላለህ። መጥፎ ሰዎችን መጥፎ ሰዎች ራሳቸው አይወዷቸውም። ለራሱ ውሸተኛ የሆነ ሰው ውሸተኛን ሰው አይወድም። ሌባ የሆነ ሰው ሌባን ራሱ አይወደውም። ሌባ ነው ይላል። ይሄ የታወቀ ነገር ነው። ወላሂ መጥፎ ስራን እየሰራ ዝሙት እየፈጸምክ እየፈጸምሽ እየዋሸሽ አማና እያጠፋሽ በሰዎች ላይ ሰዎችን እየበደልክ በሰዎች ላይ ያኒ ሰዎችን እየተመቀኘ ወይም ደግሞ ይሄ ሕቅድ ልቤ ውስጥ ማለት ነው። እነዚህ ነገሮች ተጠራቅመው እያሉ እረፍትና ደስታ የሚባል ነገር አይታሰብም። ሁሌ ይቃጠላል ሰው። ይሄ የአላህ ስብሓን ወተዓላ ትዕዛዝን መጣስና መቀበል ስር የሚካተት ነገር ነው። ወሚን አዕዘሚ ኒዕሚላሂ ከአላህ ትላላቅ ኒዕማዎች ውስጥ አንዱ ለባሮቹ ከሚሰጣቸው ማለት ነው አን የርፈዐ ለሁ በይነ ልዓለመይኒ ዚክረሁ በሰማይም ሆነ በዱንያ በአኼራም በዱንያም የአንድን ሰው ቀድር ከፍ ማድረግ ነው ወይዑላ ለሁ በሰዎችም ዘንድ ተከብረ ተወድሰ በዚች ምድር ላይ ተወደ በዓለም በአላህም ዘንድ ተወደ አኼራ ላይም ተከብረ ያኒ ስም ተነስቶ ትልቅ ስፍራ ከመሰጠት የበለጠ ትልቅ ኒዕማ የለም። ዱንያ ላይ በዚህ ክብር ታልፋለ፣ አኽራንም በዚሁ ትቀጥላለህ ማለት ነው። ይሄ ትልቅ ኒዕማ ነው። ይሄን ኒዕማ ልታገኝ የምትችለው ታዲያ መቼ ነው? ይህን ጥሩ አክላቅ ወደ ራስህ ስታመጣ ነው። አዎ ኢብኑል ቀይም ብዙ ነገር ይናገራሉ። መጥፎ አክላቅ ውጤቱ ባለቤቱ ምን ያደርገዋል? መልካም ስሞቹን እንዲያጣ ያደርገዋል። የነበረውን ክብር ያሳጠዋል። በአንጻሩ ምን ያደርገዋል? ወተክሱሁ አስማ ዘሚ ወሲጋር ሌላ ስም ይለጠፍበታል። ድሮ ይከበር የነበረ ሰው አሁን ያሳንሱታል ሰዎች። አዎ የክብር ሳይሆን የውርደት ካባን ያከናንቡታል። ሙእሚን የነበረ ሰው፣ መልካም ይሠራ የነበረ ሰው፣ ሙሕሲን የነበረ ሰው፣ አላህን ፈሪ የሆነ ታዛዥ የሆነ ሰው፣ ወደ አላህ ተመላሽ የሆነ ሰው፣ የተለያዩ ሲፋዎች ያሉት ሰው ወደ መጥፎ ሲሄድ ይሰለባል። እነዚህን ነገሮች ደግሞ ስትተዋቸው ወደ አላህ ስትመለስ ደግሞ መልካም ስነ ምግባርን ደግሞ ማምጣት ስትጀምር ስትከስብ ደግሞ እነዚህን ክብሮች ታስመልሳለህ ታገኛለህ ማለት ነው አዎ ደረቅ ጠማማ በሰዎች መካከል የምትጠላ አላህ ላይ የሚያምጽ ወንጀለኛ ሙፍሲድ ሌባ ውሸተኛ ወዘተ የሚባሉ ስሞችን ከራሴ ላይም ልታስጠፋ የምትችለው ልታስነሳ የምትችለው በመልካም ስነ ምግባር ነው። እነዚህን ጥሩ ጥሩ ነገሮች ልታመጣ ትችላለህ። መጀመሪያም ላይ አንተ ላይ ይሄ ካለ ልታስ ነሳ ትችላለህ። ሁሉንም መቀየር ትችላለህ። የማይቻል ነገር የለም። የሰው ልጆች ቁርጠኝነቱ ካላቸውና ራሳቸውን ለመለወጥ ከተዘጋጁ አላሁ ስብሓን ወተዓላ ያግዛቸዋል። ካልሆነ ግን ለውጥ የለም። አላህ ስብሓን ወተዓላ ምን ይላል? ኢነላሃ ላ ዩገይሩ ማ ቢቀውምን አላህ ህዝቦችን አይቀይርም ይላል እነሱ ዘንድ ያለውን ነገር ሐታ ዩገይሩ ማ ቢአንፉሲሂም ውስጣቸው ያለውን ነገር እስካልቀየሩ ድረስ ራስን ለለውጥ እስካላዘጋጀ አንድ ሰው ራሱን ለመለወጥ ዝግጁ ሆኖ ጥረት የማያደርግ ከሆነ በራሱ ጊዜ መጥቶ የሚቀየርለት ነገር የለም። አዎ ነቢዩ ሰለላሁ ዐለይሂ ወሰለም እነ ፉላና ተቁሙ ለይለ ወተሱሙ ነሃራ وتفعل وتصدق وتفعل وتصدق وتؤذي جيرانها ብልሳኒያ ነቢዩን ሰለላሁ ዐለይሂ ወሰለም አቡ ሁረይራ እንዳሉት አሏቸው። ሰዎች መጡና ማለት ነው እነ ፉላነታ እከሊት የምትባል ሴት አሉ። ማሻአላ ሌይል ትሰግዳለች፣ ወተሱሙ ነሃር ቀን ደግሞ ትጾማለች አሉ። وتفعل وت يعني وت وتصدق وتصدق صدقانም ታወጣለች ብዙ ኸይር ትሰራለች አሉ። ከዚህ ጋር ግን ወቱኡዚ ጂራኒሃ ብሊሳኒሃ በምላሷ ደግሞ ጎረቤቶቿን አዛ ታረጋለች አሉ ብለው ለነቢዩ ስ ሰለም ነገሩ። ኬፍ ተራ ማለታቸው ነው። የዚህ አይነት ሴት ምንድን ነው የምትባለው እንደማለት ነው። እንግዲህ ፈቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ ነቢዩ ስ ሰለም ላ ኸይረ ፊሃ ህየ ምን አህሊ ናር ምንም ኸይር የላትም አሉ። እሷ የእሳት ሰው ናት፣ ከእሳት ባለቤቶች ናት አሉ። ማ ነፋአሃ አልጠቀማትን አልጠቀማትም ምኑ ሰላቱ፣ ሰደቃው፣ ጾሙ ዋጋ የለውም ምላሷን ስላልጠበቀች ይሄን ስራ ሁሉ በዛ ታጠፋለች ማለት ነው። እነዚህን ሁሉ ትታ አክላቋን ብታሳምር የበለጠ ትልቅ ሚንዳ ታገኝ ነበር ማለት ነው። ቃሉ አሁንም አሉ እነዚህ ሰዎች ፉላነ ወፉላነ ሌላች ሌላኛዋ ሴት ደሞ አለች አሉ ቱሰሊ አልመክቱበታ ወቱሰደቅ ሰላት ግዴታ ሰላትን ትሰግዳለች ሰደቃም እንደዚሁ ታወጣለች አሉ። የተወሰነ ነገር ማለት ነው የምትሰድቀው ቂጣ ነገር ወይም ደግሞ ከወተት የሚሰራ አይነት ቁራጭ ነገር ማለት ነው። ወላ ትኡዚ አሐደን ማንንም ግን አዛ አታረግም። ሰላም ትሰጣለች አሉ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሂየ ሚን አህሊል ጀና እቺ ናት አሉ የጀነት ሰው ማለት እቺ ናት የጀነት ሰው ማለት አሉ። እቺ አሁን ምንድን ነው ግዴታ የሆነውን ሰላቷን ትሰግዳለች። ተጨማሪ የሆነ ሱና የላትም። ሌላ አትቆምም፣ ሱና ጾምም አትጾምም። ነገር ግን ፈርድ ሰላቷን ብቻ ትሰግዳለች። ሰደቃ ደግሞ የተወሰነ ነገር ትሰድቃለች። ትልቅ ነገር ግን እሷ ጋር ያለው ምንድን ነው? ማንም እሷ ዘንድ በምላሷ አይወጋም፣ አይነካም፣ አይዘለፍም። ማንንም አዛ አታደርግም። ሀ በዚህ ነው ትልቁን ደረጃ ያገኘችው ማለት ነው። አጂብ ነው። وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم كجابر እንደተወራው ነቢ ስለ ላሁ ዐለይሂ ወሰለም ምን አሉ? እነ ሚን አሐቢኩም ኢለየ ወአቅረቡኩም ሚኒ መጅሊሰን የውም አልቅያመቲ አሐሲኑኩም وإن من أب أبغضكم إلي وأبعدكم مني يوم القيامة الثرثارون والمتشدقون والمتفيقون والمتفيهقون قالوا يا رسول الله قد علمنا الثرثارين والمتشدقين فما المتفيهقون قال المتكبرون النبي صلى الله عليه وسلم ኢነ ምን አሐቢኩም ኢለየ ወደ እኔ በጣም ተወዳጅ ብሎ ማለት ወደ እኔ በጣም ቅርብ ሰው ብሎ ማለት የውመልቅያማ አለው ምርጥ ጸባይ ያለው ሰው ነው አለው። ምርጥ ጸባይ ያለው ሰው ከእኔ ደግሞ በጣም የውመልቅያማ የምርቅ ሰው ከእኔ ጋር የማይገናኝ ሰው በጣም እኔ ጋር የሚጠላ ሰው ብሎ ማለት ደግሞ የመጥፎ ጸባይ ባለቤት ነው አሉ። አዎ እነዚህ ምንድን ናቸው? ኩራተኞች፣ ምቀኞች፣ የሚኮፈሱ ምድር ላይ ሰዎችን የሚያጋጩ ሐሜተኞች ብቻ የመጥፎ አክላቅ ባለቤት የሆኑት ሁሉ እዚህ ውስጥ ይካተታሉ። እነዚህ ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር ምንም አይነት ድርሻ የላቸውም። በዚህ ነጥብ ውስጥ ለማየት የተሞከረው ምንድን ነው? መጥፎ አክላቅ ውጤቱ ምን እንደሆነ ማወቅ ያን ነገር ማስተንተን ያስፈልጋል ነው። በጣም ብዙ ጉዳት ያመጣብሃል ማለት ነው። ሐዘን ውስጥ ይከትሃል፣ ነዳማ ውስጥ ይከትሃል፣ ቁጭት ውስጥ ይከትሃል ማለት ነው። አላህ ዘንድ እንድትጠላ ነቢዩ ዘንድ ሰለላሁ ዐለይሂ ወሰለም እንድትጠላ በሰዎች ዘንድ እንድትጠላ ያረግሃል። ይሄ ይሄ ሁሉ ማወቅና ማስተንተኑም ለምን ይጠቅማል ማለት ነው? ጥሩ አኽላቅን እንድትይዝ ከሚረዱ ነገሮች አንዱ ነው በሚል ነው እዚህ ጋር የተነሳው ማለት ነው። ሰባተኛው ነጥብ ደግሞ አልአምሩ ቢልማዕሩፍ ወናህይ አን ሙንከር ወተዋሲ ብልሐቅ መልካም ነገር ላይ ማዘዝና ከመጥፎ መከልከል በራሱ በራሱ ይሄ ስራ ማለት ነው ጥሩ አክላቅ ነው ወይም ደግሞ ጥሩ አክላቅን እንድታገኝ ያረግሃል አንተ ራሴ በዚህ ስራ ላይ መሳተፍ ማለት ነው መልካምን ማበረታታት መጥፎን ደግሞ ማውገዝ በሂደት የአንተ ስነ ምግባር ወደዚህ እንዲመጣ ያደርጋል والتواصي بالحق حق لاي سوچن مردات أبرو مقوم حق قون مقوم حق نشر مادرق لاي ستستمر يانت السن مقبار صباي راسو يستخاقل لحل قرآن إهنو ببركات تابوتاوش لاي يمي مكران أمر بالمعروف والنهي عن المنكر والتواصي بالحق والصبر يقول سبحانه وتعالى ወዘኪር ፈኢነ ዚክራ ተንፈኡል ሙእሚኒን ገስጽም ይላል። ግሳጼም ምእምናንን ትጠቅማለችና ይሄ ማስታወስ እናንተ ሰዎች ሆይ ይሄ ይሄ ይሄ እኮ ለምን ሰላት አሰግዱም? እናንተ ለምን ሰዎችን ታማላችሁ? ሐሜት እኮ መጥፎ ነው። ለምንድን ነው ሰዎችን የምታስዱት? ለምን ትመቀኛላችሁ? ምቀኝነት እኮ የመልካም ሥራችሁን ይበላባችኋል ስትል አንተ ምቀኝነትን እንድትሸሽ ያደርግሃል። ራሱ ለምንድን ነው የማሰግዱት የምትል ከሆነ አንተ ራስህ ስላት ላይ ትበረታለህ ማለት ነው። እና ይሄ አንድ ትልቅ ወደ ጥሩ ስነ ምግባር ከሚያመጣ መሳሪያ አንዱ ነው ማለት ነው። ኩንቱም ኸይረ ኡመትን ኡኽሪጀት ልናስ ተአምሩነ ብልማዕሩፊ ወተንሐውነ አኒል ሙንከር አላሁ ስብሓነሁ ወተዓላ ለሰዎች ከተገለጸች ህዝብ ሁሉ እናንተ በላጭ ሆናችኋል ይላል። በላጭ የሆንበት መንገድ ምንድን ነው? ምክንያቱ ዋናው የበለጥንበት ማለት ነው ህዝቦችን ናእምር ብል ማዕሩፍ ወደ መልካም እናዛለን ከመጥፎ እንከለክላለን ይሄ ማለት ይህን ስራ ስንሰራ ብቻ ነው ይሄ ታላቅነት የምንጎናጸፈው ማለት ነው ይህን ታላቅነት የምንጎናጸፈው እዚህ ጋር የተፈለገው ምንድን ነው በዚህ ዘርፍ ላይ መሳተፍ ነው ዝም አለ ማለት ጥፋትን አይቶ ዝም ማለት ከጥሩ ጸባይ አይደለም እንደዚሁም ደግሞ ሰዎች ለሰዎች ደግሞ ኸይር አለመመኘት በእስልምና ውስጥ ስፍራ የለውም። ኸይር መመኘት አለበ። ሰዎች መልካምን እንዲሰሩ፣ መልካም እንዲሆኑ፣ መልካም እንዲያገኙ፣ መልካም እንዲያገኛቸው ልታስብላቸውና ልትጥር ይገባል ማለት ነው ለነሱ። ይህ ደግሞ አንተንም ላቅ ያለ ስፍራ ያሰጠሃል። ኸይር ወይም በላጭ የሚባል ሰው ውስጥም ትገባለ ማለት ነው። ወኢነ ተዝኪር ወልአምር ብልማዕሩፍ ወናህይ አኒል ሙንከር ወተዋሲ من أسباب التربية الإسلامية التي بدت خلال أحاديث المربي رسول الله صلى الله عليه وسلم ወፊ ያኒ እነዚህ ወደ መልካም ማዘዝ ከመጥፎ መከልከል ሐቅ ላይ አደራ መባባል ሐቅ ላይ መቆም ማለት ነው እስላም ከሚያስተምራቸው በጎ ነገራቶች ውስጥ የሚመደብ ነው ይሄ ከነቢዩ ሰለላሁ ዐለይሂ ወሰለም ተርቢያ ወይም ደግሞ አስተምህሮት ነው። ይሄንን ነበረ እሳቸው ባልደረቦቻቸውን ሲያስተምሩ የነበሩት። ሙስሊም ለአንዱ ሙስሊም ማለት ነው አደራ ማለት አለበት። ከጎኑ ሊቆም ይገባል። እኛ መነጋገር አለብን። ምድር ላይ መጥፎ ነገር ይንሰራፋል። አንዳችን አንዳችንን የማናቀብ ከሆነ መልካም ነገር እንዲስፋፋ መልካም ነገር በምድራችን ላይ እንዲሰፍን በሰዎች መካከል እንዲሆን እንዲኖር መጥፎ ነገር እንዲጠፋ መስራት ሰላምን ያሰፍናል ሰላምን ያሰፍናል ለዚህ ደግሞ እያንዳንዱ ሙስሊም ፖሊስ ሆኖ ነው መስራት ያለበት ሌላ ሰው አይደለም መጠበቅ ያለበት ማለት ነው የበኩሉን አስተዋጽኦ ማድረግ አለበት ራሱን አቅቦ ራሱን አቅቦ ከችግር ፈጣሪነት ወደ በጎ አድራጊነት መሸጋገር መቻል እንደተጠበቀ ሆኖ ሌሎችንም ደግሞ እጃቸውን መያዝ አለበት ማለት ነው። ሌሎችን እጃቸውን መያዝ አለበት። ዝም መባል የለበትም። እስላም ይሄን አያስተምርም። ችላ ማለት የለም። በእስልምና ውስጥ አያገባኝም ማለት የለም። ያገባናል። እያንዳንዱ ነገር ላይ በንቃት መሳተፍ አለበት። እዚህ ጋር እየጠፋ ነው፣ እየጠፋለ ነገር አለ፣ ለምን ይሆናል ብሎ መጠየቅ ለምን? እጁን ይዞ ማስቆም የምቻል ከሆነ እጁን ይዞ ማስቆም ነው። በእጅ የማይቻል ከሆነ በምላስ መናገር ነው። በምላስ መናገር ነው። በጥበብ በደንብ አድርጎ መምከር ነው። ይሄ ለምን ይሆናል? ካኢንም መንካን የፈለገ ሰው ይሁን ሰያ ሰው ማለት ነው። ጥፋቱን የሚያጠፋ ሰው መመከር አለበት፣ መመለስ አለበት። አንድን ሰው ከጥፋት መመለስ ብሎ ማለት ኡማውን መጠበቅ ነው። ሰላምን ማስፈን ነው። መልካምን ማስፋፋት ነው። አዎ ወደ መልካም ነገር ጥሪ ማድረግ ሰላምን ነው የሚያመጣው። ሰዎች ጥሩ አክላቅ እንዲያገኙ ጥሪ ማድረግ ይሄ የሰላም ሰባኪ ማለት ነው። የሰላም ሰባኪ፣ የሰላም አምባሳደር መሆን አለበት እያንዳንዱ ሰው። አዎ ይሄ በጣም ወሳኝ ነጥብ ነው። በጣም ጠንክረን ልንሰራበትና ነቅተን መንቀሳቀስ አለብን በእንደዚህ አይነት ጉዳዮች ላይ ማለት ነው። እስልምና ውስጥ ኃላፊነት መሸከም መቻል አለባችሁ። እስልምና ውስጥ ኃላፊነት ኃላፊነት ማለት ይመለከተኛል፣ ያገባኛል፣ ይሄ ነገር የእኔ ጉዳይ ነው ብሎ ያን ነገር በከፍተኛ መስኡልያ መወጣት ማለት ነው። ችላ የምትል ከሆነ ይሄ ስነ ምግባር አይደለም። የራስ ወዳድነት እኔ እኔን አይመለከተም ይሄ ነገር እኔ ካላደረግኩት ምናምን አይባልም። እስላም እንደዚህ አይልም ፈጽሞ። ስለዚህ እያንዳንዱ ሰው እያንዳንዱ ሰው የራሱ የሆነ ጸባይ እንዲስተካከልለት የሚፈልግ ከሆነ እነዚህ እርምጃዎች እሱ ዘንድ መወሰድ መቻላቸውን ማረጋገጥ መቻል አለበት ይሄ መልካም ነገር ላይ ሰዎችን ማዘዝ ከመጥፎ ነገር መከልከልና ሐቅ ላይ መተዋወሱ አደራ መባባሉ ሐቅ ላይ መተባበርና አብሮ መቆም ለእውነት ዘብ መቆም የሁሉም ሙስሊም ግዴታ ነው በዚህ ጉዳይ ላይ ስትሰማራ አንተ ራስ ምን ትሆናለህ ትስተካከላለህ ያንተንም ለሰባትም ይጠቅመሃል ማለት ነው ባረከላሁ ፊኩም አላህ ይወፍቀን በቀጣይም ቀሪዎቹን ለማየት እንሞክራለን የዛሬውን በዚሁ እናጠናቅቃለን ወብላህ ተውፊቅ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ